والصلاة والسلام على رسول الله وعلى آله وصحبه ومن والاه ክቡራንና ክቡራት ወንድም እህቶች የፓልቶክ ደርስ ተከታታዮች በሙሉ ከሰላምታዬ በመቀጠል ዛሬ ኢንሻአላሁ ተዓላ ከቡሉጉል መራም ምን አድለቲል አህካም ሐዲስ ቁጥር 123 ላይ እንነሳለን። ዛሬ የሚኖረን ሰዓት አጭር ነው። ያው የሩ ሐዲሶችን ለማሟላት እንሞክራለን። ያው ርዕሳችን የሃይድ ጉዳይ ነው። ሃይድ ላይ ሴቶች በሚሆኑበት ሰዓት ያው ያው ትዳሩን ስለሚኖራቸው በዛ መካከል መገናኘት እንደማይቻል ኢባዳ እንደማይቻል ሁሉ መገናኘት የማይቻልም አንዳንድ ምላት ኢማነ ደካማ የሆኑ ሰዎች ወይም አላዋቂዎች በወር አበባ ጊዜ ግንኙነት ሊፈጽሙ ስለሚችሉ ምን ማድረግ አለባቸው ምን ይጠበቅባቸዋል የሚለውን ነገር የምናይበት ርዕስ ይሆናል اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما يا رب العالمين من يقرأ المتن فليتفضل مشكورا السلام عليكم ورحمة الله وبركاته عليكم السلام ورحمة الله بسم الله والصلاة والسلام على رسول الله صلى الله عليه وسلم وعن ابن عباس رضي الله تعالى عنهما عن رسول الله صلى الله عليه وسلم في الذي يأتي امرأته وهي حائض قال يتصدق بدينار أو بنصف دينار رواه الخمسة وصحه الحاكم وابن القطان ورجها غيرهما وقفه طيب وعن ابن عباس ከአብዱላህ ኢብኑ አባስ ተዘገበ ሩየ አን ኢብኒ አባስ ማለት ነው ረዲየላሁ አንሁማ አን ረሱሊላህ ከማን ይዘው እሳቸው አብዱላህ ኢብኑ አባስ ከረሱል አለይሂ ሰላቱ ወሰላም የዘገቡት ሐዲስ ምንም በተመለከተ ነው ፊለዚ ያንን በማስመልከት የቱን የእቲ ምራአተሁ ባለቤቱን የሚገናኝ ያኛውን ሰው አስመልክተው ስለተናገሩት ወይ እርሷ ባለቤቱ ሐኢዱን ወራባ ላይ እያለች ተፈጥሯዊው ወርሃዊ ደም እየፈሰሳት እያለ ግንኙነት ያደረገ ሰው ማድረጉ ወንጀል ነው፣ حرام ነው፣ ክልክል ነው። ለሷም ለሱም ግን አድርጎ ስለተገኘው ሰውዬ ምን ይጠበቅበታል የሚለውን አስመልክተው ስለተናገሩት እና ምን አሉ ሲሏቸው ቃል አላህ አባስ እሳቸው ያሉት የተሰደቁ ቢዲናሪን አሉ አንድ ዲናር መሰደቅ አለበት ወይም አው ቢኒስ ዲናር ወይም የዲናር ግማሽን መሰደቅ አለበት ብለው እንደ መቀጫ ወይም እንደ ከፋራ ተናግረዋል ሲሉ ይሄን ሐዲስ አስተላልፈዋል ሐዲሱን የዘገቡት ያው ቢሰነዲሂ ማለት ነው በሰነዱ ላይ ከለ ከለ እያሉ የዘገቡት ረዋሁል ኸምሳ አምስቶች ዘግበውታል አምስቱ ማለት ኢማሙ አህመድም አሉበት አቡ ዳውድ ትርሚዚ ነሳኢ ኢብኑ ማጀህ ማለት ነው طيب وصححه الحاكم الحاكم በመባል የሚታወቁት ታላቁ የሐዲስ ምሁር ሶሒህ ነው ትክክል ነው ብለውታል ወብኑ القطان እብነል ቀጧን የሚባለውም የሐዲስ ተመራማሪዎች ናቸው ሁለቱም ትክክለኛ ብለውታል እንደነሱ ባላቸው ማጣሪያ መልኩ ማለት ነው እነሱ ባጣሩ ሰሂህ ነው ብለውታል ወረጀሐ ገይሩሁማ ሌሎቹ አብልጠዋል ወይም የዘገባውን ሁኔታ አድፍተዋል አብልጠዋል ወቅፈሁ ማለት መውቁፍ መሆኑን መውቁፍ ማለት ነብያችን ጋር ያልደረሰ መውቁፍነቱ ማን ላይ ነው አብዱላህ ብኑ አባስ ላይ አብዱላህ ብኑ አባስ እንደ ፈትዋ የተናገሩት ነገር እንጂ ነብዩ አሉ ብለው የተናገሩት አለመሆኑን አድፍተዋል ማለት ይህን ዘገባ አብልጠዋል ማለት ነው طيب አሁን خلاف መጣ ሐኪምና ኢብኑ ቀጧን ትክክል ሲሉት ሌሎቹ ከነሱ ውጭ ያሉት ደግሞ የሐዲስ ባለሙያዎች ሐዲሱ መውቁፍ ነው ብለውታል መውቁፍ የሆነ ሐዲስ ከضعيف ነው የሚቆጠረው ከደካማ ሐዲስ ማለት ነው ስለዚህ ማን ማናቸው ያዳከሙት ወቀድ ضعفه ابن السكن ابن الصلاح ابن الصلاح ابن السكن የሚባሉት ታላላቅ ዓሊሞች ናቸው እነዚህም እነሱ ደካማ ነው ብለዋል እንም ኢማሙ ነዋዊ ደግሞ ለደካማነቱ ኢጅማዕ አላሉ ሁሉም ተስማምተዋል አሉ ባይሆን ሁሉም ተስማምተዋል የሚለው እንኳን በጣም የተጋነነ አባባል ነው አካሃር ነው ሁሉምማ አልተስማሙም ይሄው ሐኪምም ኢብኑ ሰህ እያሉት አይደል ስለዚህ ኢጅማዕ የለበትም በዱዕፍናው ማለት ነው ሙስሊም ሸርሐው ነዋዊ የሚባል ክታብ አላቸው አልመጅሙዕ የሚባል የፊቅህ ክታብ አላቸው እዛ ላይ ضعيفነቱ ኢጅማዕ ነው ብለው አስቀምጠዋል ይላል ኢጅማዕ ነው አባባላቸው ግን በጣም ተጋኗል አሉ እብኑ ሐጀር ሐዲሱ ጥራብ አለበት የተምታታ ነገር አለበት በጣም መስኑም ላይ ሰነዱ ላይም ስለዚህ ተቀባይት የለውም አሉ ኢማሙ አህመድ የኢማሙ አህመድ አባባል ትንሽ ደገፍ ያደረጉበት ነገር ነበር እሱም ኺላፍ መጥቶበታል ኺላፍ መጥቶበት ኢማሙ አህመድ ጥሩ ሐዲስ ብለው አሞካሽተውታል የሚል ነገር ነበረ ግን የሳቸውን በአንድ በኩል አሞካሽው ጥሩ ብለውታል ይባላል በአንድ በኩል ደግሞ አጣጥለውታል የሚባልም ስላለ የሳቸውም ቀውል ኺላፍ መጥቶበታል ስለዚህ ትርሚዚ ምን አሉ ዑለማኡ الامصار انه لا فديه በሚስቱ ወራባ ላይ ያለች ነፍስያ አሸንፋው ሰይጣን አሸንፎት ሐራምን ተዳፍሮ የተገናኘ ሰው ፊዲያ የሚከፍለው ነገር ከፋራ ነገር የለበትም የሚለውን የከተማ ዑለማዎች ይገልጻሉ ኢማሙ ትርሚዚ طيب ስለዚህ ፊዲያ የለውም ግን ወንጀል አይደለም ማለት አይደለም ወንጀል ወንጀል ነው ግን ተገናኝቷልና ይሄን ያድርግ ብሎ እንደ ከፋራ ማስቀመጡ ሐዲሱ ውርቅ ከሆነ ዝም ብለን ተነስተን ከፋራ አለው አይባልም ማለት ነው ግን ወንጀል የሰራ ሰው ወአትቢዕ ሰያት الحسنه ነው ምንጊዜም ወንጀል የሰራ ሰው ተሳስቶ ወንጀል ከፈጸመ ተሎ ብሎ መልካም ስራ ማቱ ሰደቃም ሆነ ማንኛውም ነገር ማድረጉ ወንጀሉን ሊያቃልልለት ወይም ሊያሳብስለት ይችላልና በዚያ ካልተሄደ በስተቀር ራስ የቻለ ወራ አበባ የተገናኘ ሰው ይህን ያድርግ የሚለው ነገር ዋጋ ቢስ ሆኗል ሐዲሱ ማለት ነው ዘገባው ያው እንግዲህ የእቲ ምራአተሁ ማለት ጃሚዑሃ ማለት ነው ሙጃ ማለት ደግሞ እዚህ ጋር ብልትና ብልት ግርዛት ሲገናኝ ነው እንጂ መተቃቀፉን አይደለም ከላይ እንደዛማ ከሆነ ባለፈው ያወራነው ሐዲስ ይቻላል ብሎናል ማለት ነው መተቃቀፉ طيب ከዚህ ሐዲስ የምንወስደው በጥቅሉ ምንድነው ወራባ ላይ ያለችን ሴት መገናኘት ሐራም መሆኑን ነው ለዚህም ማስረጃ ፈአተዚሉ النساء في المحيض ولا تقربوهن حتى يطهرن ወራባ ላይ በሚሆኑበት ሰዓት ሴቶቹ የወራባውን ቦታ ራቁት አትቅረቡት ራሱ ሴቶችንም ቢሆን ሳይጸዱ አትቅረቧቸው ይላል እዚህ ጋር ትቅረብ ማለት በአካል ማለት አይደለም ግንኙነት አታድርጓቸው ማለት ነው እስከመቼ ሐታ የጥሁርነ እስከሚጸዱ ድረስ ከጸዱስ ፈይዳ ተጠሃርነ በሚጸዱ ሰዓትማ ፈአቱሁነ من حيث امركم الله አላህ ባዘዛችሁ ጊዜ አላህ ባዘዛችሁ ቦታ እንደፈለጋችሁ ተጠቀሙ ይላል እሺ ሌላው ሐዲሱ ያወደቀ እንጂ በወር አበባ ጊዜ ሚስት የተገናኘ ሰው ወንጀል መሆኑን ባሻገር ከፋር አለበት ማለትን ያሳይ ነበር ያው ሐዲሱ ኺላፍ መጥቶበታል ማለት ነው እዚህ ጋር ግንኙነት ክልክል ነው ወር አበባ ላይ ያለች ሴት የተባለው ብልትን ከብልት ጋር ማገናኘቱ እንጂ መተቃቀፉ እንዳልሆነ በግልጽ ሊታወቅ ይገባዋል ይላል ሼኹል እስላም ከፋራ አለበት የወራባን ሴት የተገናኘ ሰው የሚለው ነገር ቅያሱ ያስኬዳል ይላሉ ነመጣ እንጂ ያስኬዳል ቅያሱም ራሱ ይላሉ ለምን ቢሏቸው أن المعاصي التي جاء تحريمها كالوطء في الصيام والإحرام والحيد تدخلها الكفارة የተከለከሉ ወንጀሎችን የፈጸመ ሰው በጾም ጊዜ መገናኘት በኢህራም ጊዜ ሐጅ ላይ ኢህራማ ወይም ዑምራ ላይ ግንኙነት መፈጸም በወራባ ጊዜ መገናኘት ከፋራ የሚገባው መሆኑን ያሳያል የሚል ነገር ያለው አላየሃል ቀጥሎ ወደሚቀጥለው السلام عليكم ورحمة الله وبركاته عليكم السلام ورحمة الله وعن أبي الخضري رضي الله تعالى عنه قال قال رسول الله صلى الله عليه وسلم أليس إذا حاضت المرأة لم تصلي ولم تصم ولم تصم متفق عليه في حديث طويل طيب أبو سعيد الخدري دقمور رضي الله عنه سراتشون الله لله أنه قال رساتشوالو من قال رسول الله صلى الله عليه وسلم የአላህ ስብሓን ወተዓላ መልእክተኛ የሚቀጥለውን ተናግረዋል። ምን አሉ? እንግዲህ የተናገሩበት ሐዲሱ ረጅም ነው። ረጅም የሆነውን ሐዲስ ቀንጨብ አድርጎ ነው እዚህ ያመጣልን። ያመጣበት ምክንያቱ እዚህ ቦታ ላይ ቀንጭቦ ምንድነው ነው ወር ላይ ያለች ሴት ጾምም መስገድም የለባትም፣ ጾምን ቀዷ ታወጣለይ ሶላት ቀዷ አይወጣም የሚለውን ዳሶ ለመሄድ ነው ሐዲሱን ቀንጨብ አድርገው ያመጡት። ግን ይህን ሐዲስ ነብዩ አለይሂ ሰላቱ ወሰለም የተናገሩበት ምክንያቱ እንደው አእምሮ ደካማ የሆነች የዲን አዎ የዲን ጎደሎ ያለባት ጉድለት ያለባት የአምሮ ጉድለት ያለባት ነገር ግን በጣም አለለም የሚባልን ጠንካራን ወንድ የምታሸንፍ የምታጠቃ እንደ ሴት አላየሁም እንደ ሴት ትቻ አልሄድኩም ብለው ተናገሩ ይህን ሲናገሩ ያው ሴቶች ትንሽ ጊዜው ተሰማቸው መሰለኝ ለምን የት ላይ ምን ስለሆነ ነው አእምሯችንን ሲጎደለው ዲናችን ሲጎደለው የሆነው የት ላይ ነው ብለው ጥያቄ አነሱ ይሄ ደግሞ ተሰወራችሁ እንዴ አለይሰ ኢዛ ሐደት المرأة لم تصلي ولم تصم አሉ እንግዲህ የዲናችሁ ጉድለት ማለት ወር አበባ ላይ በምትሆንበት ሰዓት አንድ ሴት አሰግድም አጾምም አይደል እንዴ ይሄን ታውቁ የለ እንደምን ይርቃችኋል ወይስ አታውቁትም እንደ ይሄ ነው ታዳ ሸሪዓ ከልክሎ ነው እንጂ ያቆም ነው እኛ አንሰግድም መች ብለን ነው የሚል ነገር ሊያነሱ ይችላሉ ቢሆንም ወራባ ጊዜ ወራባ ላይ በሆናችሁበት ሰዓት አትስገዱ አትጾሙ መጾም መስገድ حرام ነው ይባል እንጂ የጾመው ሰውና የሰገደው ሰውና እናንተ የማሰግዱ ናችሁ አጅራችሁ ማለት አይደለም። ዝሮ ዝሮ ጉለት ማምጣት አይቀሬ ነው ነው። አንድ ሰው ታሞ ዛሬ ስራ ላይ ወጣ ይችላል። ከታመመ ሸሪካው ያው ስራ ባለመምጣቱ እርምጃ ወሲበትም እንደውም አትምጣም ሊለው ይችላል። ነገር ግን የሰራው ሰው ደግሞ በርታኝ ታስቦለት ደሞዝ ሊጨምር ይችላል። ስለዚህ ምን ሆነ? የሰራ ይበልጣል ማለት ነው። እና متفقون عليه البخاري ومسلم የዘገቡት ሐዲስ ነው። في حديث طويل ማለት ረጅም ከሆነው ሐዲስ ተቀንጭ ወይም ተቆርጦ የመጣ ነው እና አይሻ ጋር የሚዘግቡት ሐዲስ አለ ኩና ንኡመሩ ቢቀዷኢ ሶሚ ወላ ንኡመሩ ቢቀዷኢ ሶላቲ በወራባ ጊዜ መስገድ መጾሙ ሐራም ነው ክልክል ነው ሲባል ቀዷም አይወጣም ማለት ነው ወይ የሚል ጥያቄ ስለሚነሳ አይ ቀዷ ሲወጣል ማን ጾም ከሆነ ቀዷ ይወጣል ኩና ንኡመሩ እናት እንታዘዝ ነበረ በነቢያችን ጊዜ ቢቀዷይ ሶሚ ጾምን በማውጣት ወላን ዑመሩ አንታዘዝም ወይም አልታዘዝም ቢቀዷይ ሶላት ሶላትን ቀዷ በማውጣት ግን አልታዘዝም ለምንድን ነው ሶላት ቀዷ እንዳይወጣ ጾም ግን ቀዷ እንዲወጣ የተደረገበት ህክማው ጥበቡ ምንድነው የሚለውን ዑለማዎች ያነሱና አነ ሶላተ ተተከረር ሶላት በቀን አምስት ጊዜ ነው የሚሰገደው ስለዚህ በቀን አምስት ጊዜ ከሆነ ሳምንት የተቀመጡ ሴቶች ሰባት ሰባት ሲባዛ በአምስት ያላት ቀዷ መልሱ ቢባሉ ከባድ ነው። ስለዚህ ፈለም የጅብ ቀዷውሃ ሊልሐረጅ እንዳይቸጋገሩ ቀዷ ማውጣት አልተገደዱም። ቢኺላፊ ሶሚ በጾም ተቃራኒ ጾም የታወቀን 30 ነው በአመት ያችውም ደግሞ ሙሉውን ወራ ባይሆንም ወይ ሳምንት ነው የምትሆነው እሷን ቀዷ ማውጣቱ ቀላል ነው የሚለውን ያመጣሉ ለማንኛውም ጾም ክልክል ነው በወር አበባ ጊዜ ሶላትም ክልክል ነው ከባል ጋር ግንኙነት ክልክል ነው ሌላስ ምን ክልክል አለ መስጂድ መግባት መቀመጥ መስጊድ ውስጥም ክልክል ነው جاء في الحديث لا أحل المسجد لحائض ወላ ጁኑቢን የሚል ሐዲስ አለ። እንደገና ጠዋፍ ወር አበባ ላይ ያለች ሴት ዑምራ ኢህራም ማድረግ ትችላለች፣ በሐጅም ኢህራም ማድረግ ትችላለች። ነገር ግን ጧፍ ቢልበይት አይፈቀድላትም ማለት ነው። ለምን አጥዋፉ ቢልበይቲ ሶላት በበይቱላህ ጧፍ ማድረግ ሶላት ነው፣ እንደ ሶላት ነው ማለት ንጽህና ያስፈልገዋል ማለት ነው። ወራ ባለ ያለ ሴት ደግሞ ንጽህና የላትምና ማለት ነው። ሌላስ ቁርአን መቅራትም ትከለከላለች ይላሉ። ለዚህ ማስረጃ ወላ ተቅረኡል ሐኢዱ ወለል ጁኑቡ ሸይአን ሚነል ቁርአን የሚል ሐዲሱ አብዱላህ ኢብኑ ዑመር ያመጣሉ። ወር አበባ ላይ ያለች ሴት አትቅራ፣ ጀናባ የሆነም ሰው ከቁርአን ምን እንዳይቀራ የሚል ያመጣሉ። ነገር ግን ሐዲሱ ደካማ ነው። በነገራችን ላይ ይሄ ሐዲስ ደካማ ነው። ስለዚህ ጀናብተኛ የሆነ ሰው ላለመቅራቱ ሶሂህ ሐዲስ አለን። ሌላ ወር አበባ ላይ ያለች ሴት ግን ቅያስ ነው። ቂያስ በጀናባው ቀይ ሰው ነው አትቅራ እያሉ የሚከለክሉት ግን ግልጽ የሆነ ማስረጃ የላቸውም አትቅራ ለማለት እንደውም መቅራቷ እንደሚፈቀድ የሚያመለክት ነው ያለው አይሻ ሀጅ ላይ እያሉ ወራባ መጥቶባቸው ሀጀኛ የሚፈጽመው ሁሉ ፈጽሚ ብለዋታል ባይሆን ጠዋፍ እንዳታደርጊ ብለዋታል ሀጀኛ ደግሞ ቁርአን ይቀራል አይደል ዚክር ይዘክራል ሶፋ መሯም ሊሄድ ይችላል ያያ ይቻላል ማለታቸው ነው ለማን ወራ ባለላ ለሴት ስለዚህ ሐዲስ በግልጽ ቁርአን ቅሪ ባይሏትም ሐጀኛ የሚሰራውን ሁሉ ስሪ ጧፍ ብቻ እንዳታደርጊ ማለታቸው እንደሚፈቀር ነው እንደሚያመለክተው አሉ አላ ይحل جمهور العلماء ይሄን ደካማስ በመውሰድ ጀናባ ላይ የማን ነው ወራባ ላይ ያለ ሴት መቅራት የለባትም የሚለው ነው ይዘው የሚሄዱት መረጃቸው ቂያስ ነው ብያቸዋለሁ ቂያሱ ምንድነው በጀናብተኛ ላይ ቀይሰው ነው ጀናባ የሆነ ሰው ያይቅራ ከተባለ ወራባ ላይ ያለችውማ የበለጠ መቅራት የለባትም የሚል ነው የወሰዱት። ሌሎቹ ሙሐዲሶች ደግሞ ይሄ መረጃ ሊሆን አይችልም፣ በጀናባ መቀየስ አይቻልም። ጀናባ የሆነ ሴትም ይሁን ወንድም ይሁን በአምስት ደቂቃ ውስጥ ገላቸውን ታጥበው መጽዳት ይችላሉ። ወራባ ላይ ያለ ሴት ግን የፈለገውን በሳሙና ስፈገፍግ ብቱን ልትጸዳ አትችልም። ኢላ ኢዛ እንተሃት ሚነል ሐይድ ከወራባ ስጨርስ ካልሆነ በስተቀር ወራባ ደግሞ 76 ቀን ይሄዳል። እንደውም ያንዳንዶቹ ይባስ ብሎ እስከ 15 ቀን ሊሄድ ይችላል። 15 ቀን ቁርአን አትቅራ ቁጭ ትበዝም ብላ ማለቱ በጣም ከባድ ነው። በጀናባ መመሰላቸው መቀየሳቸው ቂያሱን ፋሲር ነው፣ የተበላሸ ቅያሴ ነው። ለምን በአምስት ደቂቃ የሚለቀውንና በሳምንት 15 ቀን የማይለቀውን እኩል አድርጎ ማየቱ በምን አይነት ጭንቅላት ነው ይላሉ። ሌላው ቁርአንን መንካት የለባትም የሚልም ደግሞ ያመጣሉ። ወር አበባ ላይ ያለች ሴት ቁርአን መቅራትም ብቻ ሳይሆን መንካትም የለባትም። ለዚህ ማስረጃቸው ላ ተመሱል ሙስሐፍ لحديث عمرو بن حزم ومسل المصحف الا طاهر የሚል ሐዲስ አለ። ሐዲሱን ያው ሐሰን አድርገውታል። ይሄን ሐዲስ ለወር አበባው ብቻ ሳይሆን ንጹህ ያልሆነ ቁርአን እንዳይነካ የሚለው አባባል ወር አበባ ላይ ያለች ሴት ንጹህ አይደለችምና አትንካ ብለዋል። ይሄም አሁንም ጅምሁር የሄዱበት አካሄድ ነው። ይሄንን ብንቀበለውም ጥሩ ነው። ባይሆን ኢላ ጧሂር የሚለው ምን አይነት ንጽህና ነው? ውዶ የሌለው ማለት ነው ወይ? ቆሻሻ ያልነካ ማለት ነው? ውዶ ኑሮ ሰውየው ቆሻሻ ያልነካ ይችላል። ቆሻሻ ከቆሻሻ ከጸዳ ግን ጧሂር ይባላል ወይስ ሙእሚን ማለት ነው ንጹህ ማለት ሙእሚን አማኝ ማለት ነው ካፍር ለማውጣት ነው ብዙ አሻሚ ቃል ነው ቃሉ ለማንኛውም ግን ዝሮ ዝሮ ጀነራል የሆነ ነው እንደ ጥቅሉን ስንወስደው ጧሂር ማለት ከሁሉም የጸዳ ቢሆን ይመረጣልና አትንካ የሚለው ላይ ያው ከነካችም ጓንት ማም ማለቱ ያስማማል ነው ለመማር ማስተማር ለመማር ማስተማር ብትቀራና ጓንት ብትጠቀም ይቻላል የሚል ብዙ ዑለማዎች ይደዋልና ጅምሁሩን ባያክሉም ብዙ ዑለማዎች ፈቅደዋል ለችግር ከሆነ ለማንኛውም ሳትነካው ተቀራ ነው የምንለው ይችን በር ሲያገኙ ደግሞ ጨርሰው ሁልጊዜ እንቅራ እንዳይሉብን አንዳንዴ ደበቅ እናደርጋለን ሁክሙን ቀጥሎ وعن عائشة رضي الله عنها قالت لما جئنا فرس قط فقال النبي صلى الله عليه وسلم افعلي ما يفعل الحج غير أن لا تطوفي غير أن لا تطوفي بالبيت حتى تطهري متفق عليه في حديث طويل أيوة إمام ابن حجر ረዲየላሁ አንሁ ረሂመህ ይህን ሐዲስ ቀጥለው ማምጣታቸው እንግዲህ ግንኙነት ምናምን ክልክል እንደሆነ እየገለጹ መተው መስገድ መጾም ክልክል እንደሆነ ለሀይደኛ እየገለጹ መተው ይህን ሐዲስ ማምጣታቸው ከዚህ ውጭ ያለው ነገር ይፈቀዳል እንደማለት ማለት ነው ምን ኢፍዓሊ ቃለት አይሻ አለች ለማ ጂእና እንደመጣን እንደደረስን አለች ሰሪፈ ማለት ሰሪፍ የሚባለው ቦታ ለማለት ነው ለምሳሌ ለማ ጀና ጧኢፍ ለማ ጀና ጅዳ እንደማለት ነው ሰሪፍም የቦታ ስም ነው ሰሪፍ የሚባል ቦታ እንደመጣን ወይም እንደደረስ ሂድቱ ሂድቱ ማለት የወራባ የመጣ ማለት ነው فقال النبي صلى الله عليه وسلم يا الله ملكتኛ አሉኝ ምን አሉኝ افعلي فصمي ተግብሪ ማ የፍዓሉ الحاج ሐጀኛው የሚሰራውን ሁሉ ሲ ባይሆን ገይረ አላ ተጡፊ ቢልበይቲ በበይቱላህ እንዳጠውፊ ብቻ እስከ መቼ ሐታ ተጥሁሪ ከወራባሽ እስከምትጸጅና እስከምትታጠቢ ድረሳ ያን ጊዜስ ተመልሰሽ መተሽ ጠዋፍሽን ታደርጊያለሽ ሌላው እንዳያመልጥሽ እንደ ውቁፈል አረፋ ያለው እንደ ሙዘሊፋ መቢት ሙዘሊፋ እንዲሁ መቤት ሚና የመሳሰለውን ፈጽም ይብለዋታል ጧፍ ብቻ ይከለከሏት ጧፉ ግን ውሃ ለሚደርስ ስትጸጂ መተሽ ጧፍ ታረጋለሽ ያሏትም ዘገባ አለ متفقون عليه ቡኻሪና ሙስሊም የዘገቡት ነው في حديث طويل ረጅም ሐዲስ ነው ረጅም ሐዲስ የሚለው ምንድነው ያው ማምጣቱ ማያስፈልግም አጋጣሚ ለሐጅ ኢህራም አድርጋ እንደመጣች መካ ስገባ የወራዋ ሞተ መተጉጫላ የወራዋ ሲመጣ አለቃቀሰች ምን ሆነሽ ነው ሲሏት ያው እንደዛን ጊዜ ወራባ ላይ ነው ማለቱም ትንሽ እንደማሳሰብ የሚያደርጋቸው አይ ሶላት እኮ የለኝም ሶላት እኮ የለኝም አለቻቸው ታዲያ ምን አስጨነቀሽ ይሄን ያከለ ሶላት የለኝም ማለት ያው ወራባ ይመጣል ማለቷ ነው ችግር የለውም ምን ታደርጊያለሽ አሁን ኡምራ ነበር ኢህራም ያደረገችው ኡምራውን ኢህራም አድርጋ ሰርታ ተፈታ ደግሞ እንደገና ሀጅ ደግሞ ኢህራም ልታደርግ ነበር ሊያዟት የፈለጉት ወይም ያሳሰበች ያ ነበር አሁን ኡምራውን ተያ ወደ ሐጅ ቀይረው ወደ ሐጅ ሐጅ ታደርገዋለች ሀጅ ላይ ደግሞ ሐጀኛ የሚሰራውን ነገር ሁሉ ስሪ ባይሆን ጠዋፍ እንዳታደርግ እንጂ ጠዋፍ ስለማይፈቀድ ከጨረሽ በኋላ ነገር ሁሉና ወራባሽን ከጸዳሽ በኋላ ከና ከታጠብሽ በኋላ ጧፍሽን ታደርጊያለሽ ያው ተገላገልሽ አሏት እሺ ብላ በዚሁ መሰረት ፈጸመች دخلت عمره في الحج ነው እንግዲህ حج የሰራ ሰው ዑምራ በውስጡ ይካተታል ነው የሚለው ሸሪዓችን ወይም እስላማችን እንደጨረሱ እንደመጡ አለቃቀሰች አሁንም እህ ሲሏት ሰው ሁሉ ዑምራ ሰርቶ ተፈቶ ደግሞ ሰርቶ ሁለቱን ሰርቶ ሊመለስ ነው እኮ እኔ እንደ ሰዎቹ ከመዲና ጀምር ተወዝዤ ዝመጥቼ ሐጅ ብቻ ሰርቼ እኮ መሄዴ ነው አሏት። ምን ችግር አለው? ዑምራ እኮ በውስጡ አብሮ ተካቷል። ደኸለት ዑምረቱን ፊል ሐጅ ነው ምን ችግር አለ ሲሏት፣ አይ ውስጡ አረካም አልተደሰተችም። ያ አብዱራህማን አሉ ወንድሟ ያወከር ልጅ አለ ያዛትና ሄድ ወደ ወደ ተንዒም አሉት። ወደ ተንዒም ወሰዳትና ኢሕራም አስደረገህ በዑምራ ይዛህና ዑምራዋን ተስራሉ እሺ ብሎ ወሰዳት ተንዒም ላይ ተንዒም ማለት ከሐረም ውጭ ስለሆነ ነው ሌላ ጉዳይ አይደለም በማንኛውም አቅጣጫ መሄድ ይቻላል በጅዳም በዛ መውጣት ይቻላል ተንዒም ግን ቅርብ ቦታ ከሐረም ውጭ የሆነ ስለሆነ እዛ ሄዳ ኢሕራም እንድታደርግና እንድትመጣ ጧፍ እንድትሰራ ዑምራ እንድታደረጓት አድርጋ መጣች ያን ጊዜ ወጣ ኢህራም ያደረገችበት ተንዒሙ ቦታ ማን ይባላል መስጂዱ አይሻ ይባላል ማለት ነው የአይሻ መስጂድ የሚባለው መነሻው ይሄ ነው ያን ጊዜ ሄዳ ኢህራም ጋር የመጣችበት ስለሆነ ያን ለማስታወስ መስጊድ ስለሰሩበት ብቻ እንጂ ወደ ጅዳ ሄዶ ኢህራም አጎ መምጣት ይቻላል ወዲህ ደግሞ ማን ነው ጂዕራና የምትባል በሚና በኩልም አለች በዛችን በኩል ኢህራም አድርጎ መምጣት ይቻላል ዋናው ነገር ለዑምራ ሐረም ውጭ ኢህራም አድርጎ መምጣት ነው የሚፈለገው ነው። ቀጥሉ። وعن معاذ بن جبل رضي الله عنه أنه سأل النبي صلى الله عليه وسلم ما يحل لرجل من امرأته وهي حائض فقال ما فوق الإزار رواه أبو داود وضعفه طيب وعن معاذ ابن جبل معاذ ابن جبل كتب له صحابي تلك سو تزجب رضي الله عنه أنه رسو معاذ أي معاذ مالتنا سأل النبي سأل النبي بلاش نداكروا سأل النبي صلى الله عليه وسلم نبي يتأيك أمهون من بلو ማ የሕሉ ሊረጁሊ ለወንድዮ የሚፈቀደው ምንድን ነው? ሊረጁሊ ወይም ደግሞ ሊረጁሊን ልትል ግን ሊረጁል የሚለው ይመረጣል። ማ የሕሉ ሊረጁሊ ለሰው የሚፈቀደው ምንኛው ነው? ሚን ምርአቲ ከባለቤቱ ከሚስቱ ወሄ ሐኢዱን በወር ላይ እያለች የሚፈቀድለት ምን ምኗ ነው እንደማለት ነው ጥያቄው። ፈቃል እሳቸው መልሰጡ ማ ፈውቀል ኢዛል ከሽርጥ በላይ ያለው ነው አሉ ከሽርጥ በላይ እንግዲህ ባለፈው እንደተነጋገር ነው ከእምብርት በላይ ለማለት ይቻላል ወይም ልብስ ለብሳ ከልብሷ በላይ ማተቃቀፍ ነው የሚፈቀደው ያ ዋናው ግንኙነቱ አይቻልም ማለት ነው ሐዲሱን አቡ ዳውድ ዘግበውታል ወضعفه ማለት ራሱ አቡ ዳውድ ዘግቦ ራሱ ضعيف ነው ዘገባው ትክክል አይደለም ብሎታል ነው وقال ليس بالقوي ይሄ ዘገባ ጠንካራ አይደለም አለ ከሚዘግቡ ሰዎች መካከል سعيد الاعطش ማን አግጦሽ አግጦሽ የሚባል ሰው ነበረ ይሄ ይሄ ሰው አንድም ሰው ጥሩ ነው ብሎ ያመሰገነው ሰው የለም ሌላው ከሙዓዝ ይዞ የሚዘግበውም ሰውዬ እንደዛው ተብሏል እሺ ሌላው ከአልይ በኩል ተዘግቦ ነበር ያ ሙርሰል ነው ተብሏል በሙዓዝ በኩል ያለው ከከቶም የባሰ ነው ከሙርሰልም ይባሰ ነው ስለዚህ ሐዲሱ ሌላ ቦታ እንኳ ድጋፍ አለው ተብሎ ነበር ደካማ ነው ዝሮ ዝሮ ግን ሁክሙ ገለጻው ትክክል ነው ዘገባው ይበላሽ እንጂ فاعتزلوا النساء في المحيض قال الله የወራባ የወራባ መፍሰሻውን አካባቢ ራቁን ያለው አሁንም ማፈውቀል ይዛር ይፈቀዳል ማለት አሁንም እዚህ ጋር የሚሄድ ነው ትናንት የቀረነው የአይሻ ሐዲስ አሸርጭና አሸርጭ ብለው ያዙኛል አሸርጣለሁ ከዛ የሚያቅፉኛል ብላለች ማፈውቀል ይዛር ተፈቅዷል ማለት ነው እንደገና አሁንም ትናንት የቀረነው ሐዲስ እስናኡ ኩለ ሸይ ኒካህ የሚል ሐዲስ ማሰልፈናል ከግንኙነት ውጭ ያለውን ነገር አብራችሁ መብላት፣ መጠጣት፣ መቀመጥ፣ መጫወት ትችላላችሁ እንደማለት ነው የሚያሳየው። የሙስሊም ዘገባ ነው ሐዲሱ ደግሞ። ስለዚህ ፈራጅሑ ጀዋዙ ሙባሸረት المرأة بكل بدنها عدا الفرج ከብልቷ ውጭ ያለውን ሁሉን መጠቀም ይቻላል፣ መተቃቀም፣ መነካካት ይቻላል ነው። ቀጥሉ። السلام عليكم ورحمة الله وبركاته أستاذ وعليكم السلام ورحمة الله وعن أم وعن أم سلامة رضي الله تعالى عنها قالت كانت نفساء قعود في عهد النبي صلى الله عليه وسلم بعد نفاسها أربعين يوما رواه الخمسة إلا النسائي واللفظ واللفظ أبي داود وفي لفظ له ولم يأمرها النبي صلى الله عليه وسلم بقضاء صلاة النفاس وصححه الحاكم طيب آه، حركة ሐረካ ከሌለ حركة የለም حركة ካለው إن شاء الله وعن أم سلمة رضي الله عنها وعن كال أمين من لو أمان لم ወአን ኡሚ ሰለመተ ረዲየላሁ አንሃ ስራውን ይብለላህና ካለት قالت ምን አለች ካነት ኑፈሳኡ ካነት ኑፈሳኡ ካነት ኑፈሳኡ አሁን ደግሞ ከወራባ ቀጥሎ ወደ ወሊድ ደም ሊመጣልን ነው ንፈሳ ማለት በወሊድ ደም ያላቸው ሴቶች ማለት ነው ከወለዱ በኋላ የሚፈሳቸው ደም የሚፈሳቸው ነገር አለና እሱ ያላቸው ሴቶች ማለት ነው ወላዶች ማለት ነው እና ወላዶች የወለዱ ሴቶች ነበሩ ተቅዑዱ ትቀመጥ ነበረ ወይም ይቀመጡ ነበር ለማለት ነው ያው ካነት ስላለ ተቅዑዱ ትቀመጥ ነበረ على عهد النبي صلى الله عليه وسلم በነብያችን ጊዜ عهد ማለት እዚህ ጋር ምን ማለት ነው ጊዜ على عهد على حين ወይም على وقت النبي እንደ ማለት ነው በነብያችን ሰዓት በነብያችን ጊዜ የወሊድ ደም ያላቸው ሴቶች ይቀመጡ ነበር ወይ ትቀመጥ ነበር بعد نفاسها ልጇን ከወለደች በኋላ بعد نفاسها بعد ዊላደቲሃ ማለት ነው ከወለደች በኋላ ማለት ነው አው بعد وضعها ልጇን ከወለደች በኋላ እንደ ማለት ነው 40 يوما እስከ 40 ቀን ትቀመጥ ነበረ ምን ማለት ነው ትቀመጥ ነበር ማለት ቁጭ ስል ነበር ማለት እንዳይመስላችሁ መቀመጥ ማለት ከመስገድ ከመጾም ትቦዝን ነበረ ለማለት ነው። ከግንኙነቱም ትርቅ ነበረ ለማለት ነው እንጂ ሴትየቱ ይቆማል ትንቀሳቀስ ትችላለች፣ ልተኛ ትችላለች፣ ስራ ልትሰራ ትችላለች። ተቅዑዱ ማህዝ ቦታ የተፈለገው ትቦዝን ነበር ለማለት ነው። ጥሬ ቃሉ መቀመጥ ነው። የተፈለገው ግን መቀመጡ ምንድነው? ተቸው እኮ ተቀመጥኩኝ ይላል አንድ ሰው። ስራ እኮ ስራ መትቼ ተቀምጬ ይላል። ቁሞም ቢንቀሳቀስ ማለት ነው እና ያው አሰግድም ማስጾምም ነበረ ማለት ነው። እስከ ስንት ቀን? እስከ 40 ቀን ድረስ ሐዲሱን رواه الخمسة الا ነሳኢየ ነሳኢ ሲቀሩ ዘግቦታል ሁሉም። ወለፍዙ ቅንብሩ ቃላቱ ለአቢ ዳውድ አቡ ዳውድ የዘገበው ነው። እዚህ ያቀረብኩላችሁ ዘገባ ማለት ነው። ወፊ ለፍዚን በሌላ ለሁ ለአቡ ዳውድ በሆነ ዘገባ በሌላ በኩል ደግሞ ወለም የእሙርሃ ነብዩ ሰለላሁ ዐለይሂ ወሰለም ቢቀዷይ ሶላት ኒፋስ ልክ ወራባ ላይ ያለፈ ሶላት ቀዷ እንደማይወጣ ኒፋሳ ላይ ወሊድ ደም ላይ ያለችም ሴትን ቀዷ ውጪ ብለው ሶላት አዘዋት አያውቁም ወለም የእሙርሃ አላዘዟትም ማንን ያችን ኒፋሳ ላይ ያለችን ሴት ማን አንነቢዩ ነቢዩ አለይሂ ሰላቱ ወሰላም በምን ቢቀዷይ ሶላትን ኒፋሲ በኒፋሳ ጊዜ ያለፈውን ሶላት ቀዷ ውጪ በማለትም አላዘዟትም የሚል ዘገባ አሁንም አቡ ዳውድ ዘግቧል ይህን ዘገባ ደግሞ ወሰሐሐሁ ሐኪሙ ኢማሙ ሐኪም ጥሩ ነው ብለውታል ነው طيب እዚህ ጋር አሁን ጥሩ ነገር እየነገረን ያለው ሴትዮ ወለደች እንበል ከወለደች በኋላ ደም ካላት ሱራ ታቆማለች ጾምም ታቆማለች አትጾም አትሰግድም እስከ መቼ ነው ሀዳ ያው ደሙ እስካለ ድረስ ነዋ ደሙ እስከቀጠለ እስከ 40 ቀን ትከተለው ማለት ነው ከ40 ቀን ካለፈስ ከዛ በኋላስ የስቲሃዷ ነው ኖርማሉ የኒፋሳ የወሊድ ደም ሳይሆን የበሽታ ደም ነው ከዛ በኋላስ ትስገድ ባይቆምላትም ባይሆን በየሶላቱ ወቅት ልክ ሽንቱ እንደማያቆምለት ሰው ውዶ እያደረገች ትስገድ እንጂ ያሉ بعض العلماء ከፊል ዑለማዎች ደግሞ አይ እስከ 60 ቀን ትሄድ አሉ እስከ 60 ቀን ድረስ ልትሄድ ትችላለች ከዛ በኋላ ግን እንደ በሽተኛ እንደ በሽታ ደም ልትወስደው ትችላለች የሚልም አለ አብዛኞቹና ብዙዎች የሚስማሙት 40 ቀን የሚለውን ነው በ20 ቀኗ ብጸዳስ በ10 ቀኗ ብጸዳስ ትጹም ነው የምንለው ትስገድ ነው የምንለው ሶላቷን ትስገድ ጾሙ እንዲያቅሟ ነው የሚያጠቡ ሴቶችም አለመጾም መብት ስላላቸው ማለት ነው ለልጃቸው ወይም ለነሱ ከሰጉ አለመጾም ይችላሉና ትቀጥሱ ችግር የለውም ከአርባ ቀን ቢያልፍም አለመጾም መብቷ ነው መጾም ይጎዳት ከሆነ ካልሆነ ግን ትጾም ነው ያው ከባል ጋር ያለ ግንኙነትም ደም ከቆመላት ቆመላት ነው ባይሆን እዚህ ጋር ጤና ወይም የአካል ምርምር ያላቸው ሰዎች ሴቶች በሚወልዱ ሰዓት ሰውነታቸው የመፍረስ ባህሪ አለው እስከሚጠነከሩ ድረስ ግንኙነትን ማቆም አለባቸው የሚል ነገር አለ ዙሮ ዙሮ ግን ሶላቱ ልክ እንደቆመላት መስገድ ያለባት ነው የምንለው ከዛ ውጭ ያለው እናንተ ጋላችሁ ወሰሐው ሐኪም ወሽ ጨረስን እንዴ ኪታቡ ነበረ ወደ ነበረበት ለመመለስ የሚመለስበት ጊዜ ማለት ነው ቀስ እያለ ቀስ እያለ ደም ይፈሰ እዛው ቦታው ልክ ሲገባ ያን ጊዜ ይቆማል ይላሉ ይችላል አብዛይ ግን ስንት ነው ሲነገሩ እናንተ ሴቶችን ጠይቃችሁ እዚህ ጋር አብዛኝ ከወለዳቸው በኋላ ደም የሚቆመው በስንት ቀን ነው? አብዛኝ ሴት ለምሳሌ ወር አበባ 6 ቀን 7 ቀን እንደምንለው እሺ 10 40 አብዛኝ እናንተ ሳይሆን አብዛኝ ሴት እንደምታቆሱ እናንተ ተጀሪባ ስለምነግሩኝ ትንሽ ቀርቷችኋል። በትክክል እንኳን ነገር የጻፈ የለም። አይ በቃ በምራም ጽፉት የምታውቁትን አይደለም። አብዛኝ ሴቶች 24 ቀን ነው። አብዛኝ ሴት 24 ቀን ነው። وقد يتوقف الدم لفترة ثم يعود الى الظهور አንዳንድ ጊዜ ቆመልን ብለው ከጨረሱ በኋላ ደግሞ ትንሽ ቀናቶችን ከቆየ በኋላ ሊፈስ ይችላል። ይሄስ ምንድነው የሚለውን ያመጣሉ። ويعتبر ذلك نتيجة لوجود بقايا ያው እዛው ማህፀናቸው ላይ ቀደም ከፈሰሰው የቀረው ደም ቀስ ብሎ እየመጣ ነው እንጂ ሌላ ነገር አይደለም። ወይም አው አን الرحم انقلب الى الخلف بدلا من وضعه طبيعي الى الامام ወደፊት መታጠፉን ትቶ ማህፀናቸው ወይም ወደ ኋላ ታጥፏል ማለት ነው የሚሉም ያስቀምጣሉ። ያም ማለት ይሄም ማለት እንግዲህ እስከ 40 ቀን ብሎናል። በዛው እንሄዳለን። አብዛሃይ ግን በ24 ቀን ውስጥ አካባቢ ይቆማል ብዙ ሴቶች ነው የሚለው። والله اعلم هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين والسلام